መፋንዕ መፋንዕ መፍነዕ ይባላል አለ ማለት ፋብሪካ ወይም ኢንዱስትሪ ማለት ነው ወተከዘ ወተከዘ ይዟል ተጠቅሟል ባዕዱ ፉጃር ከፊል ነጋዴዎች تاجر አንድ ነጋዴ تاجر ይባላል ፉጃር ማለት ነጋዴዎች ማለት ነው ነጋዴዎች ፉጃር ይባላሉ ወተፈዘ ባዕዱ ፉጃር ከፊል ነጋዴዎች ይዘዋል ወባዕዱ ልመሳኒዕ ከፊል ፋብሪካዎችን ምን ሀዲህ ሱወር እነዚህን ምስሎች ይዘው ይወጣሉ። ፋብሪካ ምርቶች ላይ የሴት ምስል ይወጣል። ሳሙና ቢወጣ ምግብ ነገር ቢወጣ የአልጋ ማስታወቂያ፣ የፍራሽ ማስታወቂያ፣ የብርድ ልብስ ማስታወቂያ ኩሉሁን ለካ ከመስዋዕት የሚወጣ ሁሉ ማናት የምታስታውቀው ወይ ወንድና ሴት ነው። ሴት የሌለችበት ነው የለም። ሴት ማስታወቂያ ማንኛውም ነገር ይህን ይሰራል። ወተከደ ባዕዱ ቱጃር ከፊል ነጋዴዎች ተጠቅመውታል። ወባዕዱ መሳይ ከፊል ፋብሪካዎች ኢንዱስትሪዎች من هذه الصور እነዚህን ምስል ተጠቅመውባቸዋል። ፎቶዎች አይባን እነሱም እንደ መጽሔቱ ሁሉ ተጠቅመውታል ማለት ነው። እነሱም እንደ መጽሔቱ ሁሉ መጽሔቱ ሊተርዊንጂ መጀላቲህም ወተስወቂሃ ተጠቅመዋል ሴት ልጅ ሳሙናም ሲሰጡ ሳሙናው እንትን ላይ ምን ይኖራል? ከላይ ከበሩ ላይ ምን መኖር አለበት? ኤልስ ይኖራል። ዘይትም ይኖራል። ሽኖ ለዛም ምንም ሴት አለበት። ወሲለተ ወሲለተን ዘዴ አድርገው ተጠቅመውታል። ሊተርዊጅ በባኢዕሁም ሸቀጣቸውን ለመቸብቸብ ወይንም ምርቶቻቸውን ምን ለማድረግ ለመሸጥ ማለት ነው። ተርዊጅ ማለት ማራገብ፣ ማስታወቂያ መስራት ማለት ነው። እውቅና እንዳገኝ ተወዳጅነት እንዳገኘ ማድረግ ተርዊጅ ይባላል። ማራገም ማለት ነው። ተስዌቅም ያው ነው። ተስዌቅ ማለት ሱቅ ማለት ምን ማለት ነው? ገበያ ማለት ማለት ሰወቀ ይሰወቁ ተስዌቅ ማለት ደግሞ ገበያን መሸገም ማጣፋት واتخذ بعض التجار وبعض المصانع መሳኔ ምንድን ነው? ወሲለተን ዘዴ አድርገውታል። የተርዊጅ በባዕህ ሸቀጦቻቸውን ለመሸጥ حيث وضعوا አስቀምጠዋል። هذه الصور እነዚህን ምስሎች አስቀምጣሉ። በምናቸው ላይ ነው የሚያስቀምጡት? አላ ማዕሩባ አላ የሚያቀርቡት እቃ ላይ معروضات ማለት ለኤግዚቢሽንም ይሁን ለገበያም ይሁን ለምንም ይሁን የሚያቀርቡት እቃ معروضات ይባላል። ለገበያ የሚቀርብ እቃ ምን ይባላል? معروضات ይባላል። على معروضاتهم ለገበያ በሚያቀርቡት ምርት ላይ ምን ያደርጋሉ? የሴት ልጅ ምስል ያደርጉበታል። ወሙንተጃቲሂ ምርት ማለት ነው። ሙንተጃት ማዕሩዳት ለገበያ የሚቀርብ ሙንተጃት የኢንዱስትሪ ምርቶች እዛ ላይ የሴት ልጅ ፎቶ ይኖራል። የግድ ነው። ግልጽ ነው አይደለም? ወተከደ ባዕዱ ትጃር ከፊል ነጋዴዎች ወባዕዱ መሳነ እንዲሁም ፋብሪካዎች ይዘዋል፣ ተጠቅመዋል። ምን ምን ያዙ? ምን ሀዲስ እነዚህን ምስሎች ተጠቅመዋቸዋል። አይበን እንደዚሁ ማለት ነው። ልክ እንደ መጀላው ሁሉ መጽሔቱን እንደተጠቀመባቸው ሁሉ እነሱም ተጠቅመዋል። ወሲለተን እነሱም ዘዴ አድርገው ተጠቅመውበታል። ለምን ሊተርዊጂ በባኢዕህም ሸቀጣቸውን ምን ለማድረጊያ ለማሻሻጫ ማለት ሐይቱ ወضዑ አስቀምጠዋል። አዲስ ወር እነዚህን ምስሎች ያስቀምጣሉ። እምን ላይ ለጥፈው ያወጣሉ ማለት ነው። እምናቸው ላይ አላማ አሩባቲን የሚያቀርቡት ሸቀጥ ላይ ወሙንተጃቲን ምርቶቻቸውም ላይ የተለያዩ ምርቶች ላይ ከበሩ ላይ ከላይ ትኖራለች በዚህ ነው የተጠቀሙበት ወቢሰበቢ هذه الاجراءات በእነዚህ አፈጻጸም አልኻጥራ እነዚህ በስህተት የተሞሉ ድርጊቶች ምክንያት ተኸለት المرأة አንድ ሴት ልጅ ለቀቀች ወይንም ትታ ሄደች አፈነገጠች አወዚፈቲ ሐል ሐቂቂያ እውነታዊ የሆነ ስራዋ ለቃ ሄደች። በቃ እንደዚህ አይነት ገበያ ካለ አንድ መስታወቂያ ሰርታ የሆነ ብዙ ሺህ ብር የምታገኝ ከሆነ ሌላ ስራ አትሰራ፣ ነጋዴም አትሆንም። ያ ነው ዋናው ነገር። እውቅና አገኛለሁ ትላለች። ያ ነው የሚታያል። والله هذه المرأة لا تتذكر يوم القيامة ولا تعتبر أنها ستموت وتقوم أمام الله يوم القيامة لا تعتبر هذا إنما تريد أن تكون معلومة بين الأمة በኡማው መካከል እውቅናን የምትፈልግ هذا يا خبر يا سيدي እዚህ ነው እዚህ ምስል ተትሩክ الكل ንግድ ብትላት አትሄድም የሆነ ነገር አድርጊ ብትላሻል ያለ ሸሪዓ የሚገድባን ነገር አታደርግም። እውቅና ነው የምትፈልገው። እውቅና ታገኛለች፣ ብር ታገኛለች። ጥሩ የገበያ ማሻሻጫ ሸቀጥ ነው። ፈቀጥ ግን የውመል ቂያማ ማዛፉ ዛሬ ላይ እውቅና ልታገኝ ትችላለች። ዛሬ ላይ ልትደሰትም ትችላለች። ውስጣዊ ምንም እንኳን መሰረታዊ የሆነ ደስታ ባትደሰትም ለጊዜው ስሟ ይነሳል። ግን የውመል ቂያማ ماذا تجيب أمام الله عندما يسألها عن جمالها الذي أعطاها وعن عمرها فيما أفنت سبحان الله هذا جوي كان وبسبب هذه الإجراءات በእነዚህ ድርጊቶች ምክንያት وبسبب ምክንያት هذه الإجراءات በእነዚህ ድርጊቶች አልኻጢአ በእነዚህ ስህተተኛ በሆኑ ድርጊቶች ምክንያት ምን ተፈጠረ? ተኸለት መርአ ሴት ልጅ ትሆን ምንም አፈነገጠች ማለት ነው። ተኸለት መርአ አንድ ሴት ልጅ አፈንግጣ ሄደች ሰዎች ምንን አወሪፈቲሃ ስራዋን አልሐቂቅያ እውነተኛ የነበረውን ስራዋን ፊቤይቲሃ ፊልቤይት ቤት ውስጥ ነበር የተሳሳ የቤት ስራዋን ሰዎች ቢሮ ገባች። የቤት ስራዋን ሰዎች መገናኛ ብዙሃን ውስጥ ዘፋኝ ሆነ ዓለምን ቢቀውጠ ቀልብቲ ሚመጠረ እስከተገደደ ተገደደ አዝዋጅሁን ባሎቻቸው ተገደዋል ኢላ ጀልቤ ወደ ማምጣት ይሄ አረቡ ዓለም የተሞከረበት እኛ ጋር ነው hala ባህል ሆኗል በቃ እና የት ይሄድ ነው የምትለው ሴት እንደዚህ ብትላት እና የት ላይ የምላድርግ ነው የምትለው እዚህማ ሱብሃንአላህ ሐቅን ራሱ መንገር የምታፍርበት ሰዓት ላይ ነው አልሙንከሩ ፋራ ሐቅን ወልሐቁ ፋራ ሙንከራ ሸሪዓ የሚፈቅደውና የሚወደው ነገር በቃ እንደ ጅልነት እንደ ኋላ ቀርነት እንደ ፋራነት ተይዟል أما الحقيقة الذي أخبرنا الله لنعمله ولنتبعه በቃ የሆነ እፍረት ሆኗል ስትናገር ይህንን ብታነሳ እና ሴት ልጅ ምን ታድርግ እና ለምን ተፈጠረ መብቷ አይደለም እንዴ ምን ችግር አለ ቀውጢ ነው የሚያደርገው ታለምዷል በቃ ባህር ሆኗል ይሄ ይሄ ራሱ አስገርሟቸው የጻፉት ማንን የተመለከተ ነው ሳውዲ ላይ ያለው ነገርማ የለም እኮ የለም። እዛ ያለው በሙስሊም ዓለም ውስጥ በሙስሊም በሙስሊም ሀገሮች ያለውን ስራ ነው ወቢሰበቢ ምክንያት ሀዲህ ልእጅራት በእነዚያ ድርጊቶች አልፋጢያ በተሳሳቱ ድርጊቶች ምክንያት ተፈነት መርአ ሴት ልጅ አፈነገጠች አወዲፈቲሃ ከስራዋ አልሐቂቅያ እውነተኛ ከሆኑ ስራ ወጣች ሲል ላይ ውስጥ ነበር መስራት ያለበት አላህ ወቀርነ ፊ ቡዩቲኩን ወላ ተበረጅነ ተበሩጀ ልጃሂል እየፍጡና የረሱሉን አለ ሰላቱ ወሰላም ሚስቱ በቤታችሁ ተረጋጉ እንደ ድሮዎቹ መሐይም ሴቶች ገበያ ለገበያ እየዞራችሁ ሰዎችን አታማሉ አሉ ብትወጡ እንኳን ወደ መስጊድ ብትሄዱ እንኳን ወደ ዳዕዋ ብትሄዱ እንኳን ሂጃባችሁን ለብሳችሁ ሂዱ። ሰዎች እንዳታማልሉ አደራ ሸበካ እንዳትሆኑ ብለው ነብዩ አለይሂ ሰላም አላህ ራሱ በቁርአን አስተምሯል፣ ነብዩም አስተምሯል። ያንን ነው ጽፈን ጦርነት ያለው هذا محاربة مع الله الله ላይ ጦርነት መክፈት ነው። ፈመን ዩቃዊም አላህ አላህን የሚፋለሙ ማን ነው? ይሄን ነው እነዛ ወጥተዋል። እና አንድ አንድ ነገር አለ። እኛ ቁጥር ሴቶች እኛ አፍሪካ ሆነችው ሴትና አንድ ዝም ብላ የምትቀሳቀስ ልቅ ሆነ ሴት መካከል ሰፊ ልዩነት አለ። ይህች ስትበላሽ አለቀ ትሄዳል። ማለት አይታ የማታውቀው ዓለም አዲስ ነው የሚገኝ። ያቺ ተጨማልቃ ምን ብላ ምን ብላ ወጥቶላታል። በቃ የለም ደንዝዛለች። ወንድ ጋር እንታ ተቃቅፋ ብትሄድ ምንም አይመስላትም፣ ምንም አይደንቃትም። ይቺ ልትወርቅ ትችላለች። هذه المسلمة مكرمة ሀብተኛ ይሄ ነገር አለበት እና አወዚፈቲሃ ከስራዋ አልሐቂቅያ እውነተኛ ከሆነ ፊል በይት ቤት ውስጥ ነበር መስራት የነበረባት ይመጠራ ተገደዱ አዝዋጁሁን ባሎቻቸው ተገደዱ ለምን ተገደዱ ኢላ ጀልቢ ለማምጣት ምን አልኻዲማት ኻዲማት የቤት ሰራተኞችን ለማምጣት ተገደዱ። ልጅን የሚያሳድገው የውጭ ሴት ልጅ ተወለደች ተመለከተ ጋ ተዘወጅ ታያለ አልዓሚላ ፊ ወዚፈተ ልሑኩምያ መንግስት መስሪያ ቤት የምትሰራ ልጅ አገባህ ማለት ትወልዳለች። ልጁ አንተም እሷም መስሪያ ቤት ናችሁ። ማታ ነው ልጁን የምታገኘው ከአስራ አንድ ሰዓት ማለት ቀን ሙሉ ከማን ጋር ነው የምንለው? ማዕበል መርአ አልበዒዳ እሷ ጋር ነው ሌላው ይቀርና አንተና ሚስትህ እንኳን አንተና ቢሮ ውስጥ ያለችው ሴት ጋር የምትግባባውን ያክል ከሷ ጋር አትግባባ። ማታ ብቻ ነው የምትገናኙ። እውነት አለ። አጂብ የሆነ ዓለም ነው ይባላል። ከብዳን አይ ዋ አንድ ትልቅ እኮ ነገር አለ። ምንም አይደለም ወላሂ። አንድ አልቀናዕ ቢል ቀሊል ከትንሽ መቃጣት አለብን። አንድ ሁለተኛ እስላማዊ የሆነ ነገር ቢመሰረት ሴቶች በትክክል ቦታ በእስላም ቦታ ወንድም ደግሞ እንደዛ አይነት ቢኖርልን አንድ ዱዓ ማድረግ ነው። ሁለተኛ ኢኮኖሚካል አንተ ለመሄድ መሞከር፣ ምክንያቱም እሷ የምትሄደው አንተ የማጣት ሊሆን ይችላል። የግድ በቃ ስራ መስራት አለብኝ ብላ የምታድግ ከሆነ ይቻል ይሄ ለሀሴ አይደለም። ዋናው እሷን መልፋት የፈለገችውና ቢሮ የምትንከራተተው ኑሮን ለማሸነፍ ነው። እንጂ ሌላ ዓላማ ኑሯት አይደለም። አንዲት ሙስሊም ልጅ መስሪያ ቤት የምትገባው ህይወቷን ለመቀየር ቤተሰቦቿን ህይወት የራሷን ህይወት ለመቀየር ብላ እንጂ እዛ መሄድ አምሯት አይደለም። ትምህርት እዚህ መቃጠል ፈልጎ አይደለም ሰው የሚመጣው እና ሚመጠራ አዝዋጅሁነ ባሎቻቸው ተገደዱ ሌላ ጀልቢ ለማምጣት አልኻዲማት ሞግዚቶች አልኻዲማት ሞግዚቶችን ኻዲሞችን የቤት ሰራተኞችን ለማምጣት ተገደዱ ባሎች አልአጅነቢያት አጅነቢይ የሆኑ ሴቶችን አጅነቢይ የሆኑ ሴቶችን ለምን لتربية أولادهم ልጆቻቸውን ለማሳደግ የግድ የውጭ ሞግዚት ፈልጉ ጀመር። እዚህ ድረስ ማለት ነው። ሞግዚቶችን ያመጡ ጀመር ለቤት مما اضطر أزواجهن ባሎቻቸው ተገደዱ إلى جلب ለማምጣት አልካዲማት ሞግዚቶችን الأجنبيات የውጭ ሴቶችን ለምን لتربية أولادهم ልጆቻቸውን እንዳሳድጉላቸው እና ይሄ ልጅ ምን አይነት አስተዳደግ ነው የሚያስገው? ከውጭ የመጣችው ልጅ በዱንያ ላይ ጠንካራ ላትሆን ትችላለች፣ የሆነ ነገር ልትሆን ትችላለች። እሷ ናት የምታሳድገው። ይሄ እነሱ ሀገር ያለ ፍቅር ነው። ወተንዚሚ ሹኡኒ ቡዩቲሂም የቤቱን ጉዳይም ስርዓት የምታስይዘው ማናት? ከውጭ የመጣችው ሞግዚት ናት። ሚማ ሰበበ ይህ ሁሉ ምክንያት ሆኗል። ከሲራን ብዙ ምክንያት ፈጥሯል። ሚነል ለብዙ ፈተናዎች ምክንያት ሆኗል። ከውጭ አጅነቢ ሴት ያመጣል ሚስት የት ነው የምትውለው? ቢሮ ትሄዳለች። እስኪ አጋጣሚ ስራ ልን እቤት ይመጣል። ሰራተኛ እና ማን ይገናኛሉ? ምን ነገር ነው? ይህ ነገር ይፈጠራል አለ እኮ ወላሂ ይፈጠራል። በጣም ስለተቸገሩበት ነው። ሱአል ዑለማው ዘንድ ምን ይመጣል? ሹፌር ይቀጥራሉ ቤት አረቦች ማለት ነው። ነገር ነገርማ ሹፌር ይቀጥራሉ። ሹፌሩ ወጣት ነው፣ ደስ የሚል ወጣት ያሽከረክራል። ማንን ይዞ? ተማሪ ነው። ተማሪዋ ልጅ ይዞ ይሄዳል፣ ይሰማል፣ ይዞ ይመለሳል። አንድ ሴት ተማሪ ልትሆን ትችላለች። ይሄ ዑለማዎች የሚጠየቁት ጥያቄ ነው። ሰራተኛና ባል ሊገናኙ ይችላሉ። ይህ ሁሉ የሚጠየቁት ጥያቄ ነው እና እሺ ሊመጠር አዝዋጅሁነ ባሎች ተገደዱ ኢላ ጀልቢ ለማምጣት አልካድማት እና ተምረን የት አይደለም አላ ዱዓ ቢ ዱዓ ቢ ማስተካከለው እንጂ ነው ሸሪዓው ሸሪዓ ነው ሸሪዓው ሸሪዓ ነው ሊመጠር አዝዋጅሁነ ባሎች ተገደዱ ኢላ ጀልቢ ለማምጣት አልካድማት አገልጋዮችን ሞግዚቶችን አላጅነብያት ሴቶችን ለማምጣት ተገደዱ ባሎች ለምን ለተርቢየቲ አውላድህም ልጆቻቸውን እንዳሳድጉላቸው ልጅ የሚያድገው በምንድን ነው በሞግዚት ነው ሐቅ ነው ነራ የምናየው ነገር እኮ እሱም እሷም ቢሮ የሚውሉ ከሆነ እንግዲህ ልጅን የምታሳድገ የሚሰራተኛ የልጁ አስተዳደግ የተበላሸ ሊሆን ይችላል በዚህ ምክንያት ወተንዚሊ ሹኡኒ ቢዩቲህም ተንዚል ስርዓት ማስያዝ ሹኡኒ ጉዳዮችን ቡዩቲህም የቤቶቻቸውን ጉዳዮች ደግሞ ስርዓት የምታስይዘው ማናት የገባቸው አዲሷ መስጊድ ነው። ሀታ ለባል እንኳን ምግብ የምትሰራው ማናት ያች ነው። ከዚህ አይበም ተኩል ማታ መጥታ እሷም አብራ በልታ የለም ለባሌ ልስራ እንደዚህ ላድርግ ሚማ ሰበበ ምክንያት ሆኗል። ከሲራን ብዙ ምክንያት ሆኗል። ምንል ፊተን ለብዙ ፈተናዎች ይሄ ምክንያት ሆኗል። ወጀለበ አምጥቶብናል። ሌሎች ካዲማቶችን ማምጣት አዚመን ከባድ ሚነ ሹሩር ብዙ ተንኮሎችና አደጋዎች ተፈጥረዋል። ብዙ ተንኮሎችና አደጋዎች ተፈጥረዋል እኮ መካከል ላይ በዚህ የተነሳ ሚማ ሰበበ ከሲረን ብዙ ሚነል ፊተን ለፈተና ለብዙ ፈተና ምክንያት ሆኗል። ወጀለበ አዚመን ከባድ የሆነ ነገር ጎትቶ አምጥቷል። ሚነ አደጋዎችን ማለት ነው። ብዙ አደጋዎችን አምጥቶብናል። የሴት ልጅ የሚስ የሴት ልጅ ከቤቷ ወጥታ ቢሮ መስራቷ ቤት ራቁትን መቅረቱ ከቤት መውጣቷ ለብዙ ነገር ስትወጣ ለባብሳ ነው የምትወጣው። ተካታ ትወጣለች። አንዳንድ ተጠዮችን አይደለም ማየት አለባቸው። ሙስሊም ሴት ምን ሴት ብሎ ነገር የለም። ሁሉም የቢሮ ልብስ ለየት ያለ ልብስ ለብሶ ነው የሚወጣው። ምንም እሱ አይደለም። ስንት መከራ ስንት ነገር ሰው ዓለም የሰው ልጅ በዝሙት ባህር ውስጥ እየዋኘ ነው ያለው። አክተሩን የምናየው አብዛኛው ነው። አንተ የተወሰኑ ጀልባሊስቶች እና የተወሰኑ ሊቃሊስቶች ስላየህ አይደለም። ወአክተሩም ላይ ይፈልጋል። ብዙዎቹም ሙነቀባዎች ላይ ገቢ ይችላል። አመል ግን የሚጠፋው ሙስሊም ታያለ። ጀልባብ ካለበሽ አትገባም ትባላለህ። ምን ነው በቃ ፍቅር አላህ ይመረኛል ብላ ጀልባቧን አውልቃ ሌላ ለብሳ ትሄዳለች። ይህ አይነትም አለ። አላህ ይጠብቃል። እነና እኛ ይላሉ ሸፎች نحن أهل السنة والجماعة أو العلماء لا نمانع أن نكلكل من عمل المرأة ሴት ልጅ አትስራ አላለ ሀርጀ ቤቷ ከቤቷ ውጭ ፈጽሞ ሴት ልጅ መስራት አትችልም አልተባለም። እዚህ አይነት ድምዳሜ ላይ አልደረስም። ሴት ልጅ ከቤቷ ውጭ መስራት አትችልም ተብሏል። ስለዚህ እኔ ለምን እማራለሁ? ምን ይሰራልኛል? ለምን እለፋለሁ? እንደዛ አይባልም። የሆነ የሚፈጠር ነገር ሊኖር ይችላል። እነና እኛ ላኑማኒ አንከለክልም ዑለማዎች ማለት ነው። ሚን አመል መርአቲ ሴት ልጅ መስራትን አንከለክልም። ኻሪጀ በይቲያ ከቤቷ ውጭ ኢዛ ካነ ከሆነ ቢደዋቢጥ አልአቲያ አሁን በምንቀራቸው በቀጣዮቹ በእነሱ መስፈርት አሁን የሚመጡት መስፈርቶች አሉ። እነዚህ ከተሟሉ ተሰራ ችግር የለም። ያ ከሌለ ደግሞ እንደ ሁኔታው ዑለማዎች ሊሰብስብ ይችላል። አንደኛ አንተህታጀ አንተህታጀ አንድ ሴት ልጅ ከውጭ ወደ ውጭ ሄዳ መስራት ከፈለገች አንተ ታጀ መፈለግ አለባት። ኢላ ሀዘል አመል ይህ ስራ ለሷ አስፈላጊ መሆን አለበት። አስፈላጊ ሳይሆን ዝም ብላ መሄድ የለባት። አንገብጋቢና አስፈላጊ የሆነ ስራ ከሆነ አው ለሙጅ ልሙጅተመዑ ኢለይህ ወይ ማህበረሰቡ የሚፈልገው ከሆነ አንቺ በዚህ ስፔሻሊስት ነች፣ በዚህ ዙሪያ አንቺ ታስፈልጊያለች፣ አንቺ መኖር አለብሽ ከተባለች የግድ የማይቀር ጉዳይ ነው። አንተሐጀ ኢላ ሀዘል አመል እሷ ልትፈልገው ስራውን ያለ ስራው ህይወቷ አደጋ ውስጥ ሊሆን ይችላል። የግድ ያስፈልጋታል ስራ አውታ አው የሐጀል ሙጅተመዑ ኢለይህ ወይ ስራውን ማን ይፈልገዋል? እሷ ባትፈልገው እንኳ ህዝቡ ይፈልገዋል። ይሄ ብቻውን አይታችሁ በቃ ህዝብ ስለሚፈልገው ተግባዝቦታ ማለት አይደለም። አሁንም እነዚህ መስፈርቶች መሟላት አለባቸው። ሁሉም አንድ ልክ አይደለም። أو يحتاج المجتمع إليه ወይ ማህበረሰቡ ሊፈልገው ስራውን بحيث لا يوجد ያለለ ከሆነ من يقوم به በቦታው ላይ የሚቆም ሰው من رجال ከወንዶች እዛ ቦታ ላይ የሚቆም ከጠፋ የግድ ትገባለች። ወንድም አይተካው ከሆነ አንድ እሷ ልትፈልገው أو يحتاج إليه ም አልሙጅተመዑ ወይ ህብረተሰቡ ህዝቡ ሊፈልገው ህዝብን መፈለጉ ወይ እሷ መፈለጓ ብቻ መስፈርት ነው ተሟላ። ማን ማን ከለለን መየቆሙ ቢሂ ሚን ሪጃል ከወንዶች በዛ ቦታ ላይ የሚተካ ከሌለ። ሁለተኛ አየኩነ ዛሊክ ይህ ስራ ደግሞ መሆን አለበት ባዕደ ቅያሚሃ ካሳካችና ካስተካከለች በኋላ ምንም የአመል ላይ የቤቱን ስራ ካስተካከለች በኋላ ነው መሆን ያለበት። የቤቱን ስራ ዝም ብላ ጥላው ምንም ስራ አታታስበው መስሪያ ቤት መሄድ አስፈላጊ አይደለም። ሸጥቶ ማውቁም አየኩነ ዛሊክ ይህ ስራ መሆን አለበት ባዕደ ቅያሚሃ ካስተካከለችና ከቆመች በኋላ ቢአመሊል በይት የቤቱን ስራ ካሳካች በኋላ አለዚ ሁወ ያ ስራ አመሉሃ አልአሳፊ መሰረታዊ የሆነውን ስራዋን ካሳካች በኋላ አመሉሃ አልአሳፊ መሰረታዊ የሆነ ስራዋን የቤት ስራዋን ከሰራች በኋላ ነው እዛ ቦታ ላይ መሄድ አለባት። እየተከተለች ነው እ ምን አየን? መጀመሪያ አንድ ሴት አንድ መስሪያ ቤት ለመሄድ ምን መሆን አለበት ስራው ከምትፈልገው ከምትፈልገው የሚለው አረብያ አይተም እስኪ አንብበው ቅራው ሶስት ኪታብ ብቻ እ አንተ ታጀ إلى هذا العمل ማለት ነው? ስራውን የምትፈልገው ከሆነ ቀጥሎ ያለው ምንድን ነው? አንብብ አንብብ የሚተካው እንዲ ሶስተኛ አየኩነ ሀዘል አመል ይህ ስራ መሆን አለበት። ይህ የምትሰራበት ስራ የምትሰራው ስራ መሆን አለበት። ፊ ሙሒጥ ኒሳ ሴቶች ባሉበት አካባቢ ነው መሆን ያለበት። اختلاط የለም ማለት ነው። አንዷ ጀርባችንን መስለን ይችላል። في محيط نساء ሴቶች ባሉበት አካባቢ ብቻ መሆን አለበት። ለምሳሌ كتعليم النساء ሴቶችን ማስተማር ይመስል ሲሸር ከሆነች وتطبيب ህክምና መስጠት፣ وتمريض የነርሲንግ አገልግሎት መስጠት፣ النساء ሴቶችን ማስታመመን ይመስል ወየኩን መሆን አለበት ቦታው ደግሞ ሙንዓዚለን ገለልተኛ መሆን አለበት። አን ሪጃል ወንዶች የሌሉበት አካባቢ መሆን አለበት። ይከብዳል። ጥያቄው ሰይምን ጠይቋቸዋል። በአሁኑ ሰዓት በምንም አይነት መልኩ እኛ ውጭ ላይ አውሮፓ ምናምን ያለነው ሰዎች የእስላም ሆስፒታል ስለሌለ ወንድና ሴት ሊቀላቀል ይችላል። ምን እናድርግ? አይ ቢሮስ እክትላጥ ሊፈጠር ይችላል፣ ግን በሩን እንዳዘጉት አሏቸው። ምን ያደርግ? በጣም አስቸጋሪ ነገር ነው። ግን ለተቅወላህ አንድ ነገር አለ፣ አለማድረግ፣ እንደዚህ አይነት ቦታ ላይ አለመቀላቀል፣ አለመግባት፣ በቃ የቀረው ይቀር የሆነ ነገር ሌላ ሚንስ መፈለግ እንጂ ከአላህ ጋር ጦርነት መክፈት አስፈላጊ አይደለም። ከተገኘ ማሻአላህ፣ ካልተገኘ ግን መሯሯጥ የለብንም። ለዚህ ነገር አላህ አሳካልን ብሎ አሁን ላይ ዱዓ ማድረግ በቃ ዱዓ ማድረግ አላህ እስላማዊ ነገር ቢመሰረትልን የሆነ ነገር ቢኖር ብዙ ነገር ቢከፈትልን ብዙ ነገር ይፈጠራል። ሴት ስለወጣች ደግሞ ምንም የሚመጣ ነገር የለም። በዚህ ነው እኛ ማእምሯችን የሚጎዱትን በዚህ ነው። ትማር ምሁር ትሁን መማር አለባት። ለምሳሌ ጊዜዎቹ ካሉበት ጥሩ የሚያስተምሩ ጥሩ ሆኖ ጥሩ ጎን ካለ ጥሩ መጥፎ ጎን አንድ ላይ ሲቀላቀሉ በአንድ ሰዓት ሲከሰቱበት መጥፎ ነው የምትርቀው። ተባባል አንተ ብትገባ ጥሩ ነገር አለ፣ መጥፎም ነገር አለ። መጀመሪያ መጥፎ ነገርን ከመፈጸምህ በፊት እንትን ጥሩን ነገር ከማምጣት በፊት መጥፎ ነገር መከላከል ይገደባል። አየኩነ ሀዘል አመል ይህ ስራ መሆን አለበት። የምትሰራው ስራ ሲሞሕቅ ኒሳ ሴቶች ባሉበት አካባቢ ከተዕሊም ኒሳ ሴቶችን ማስተማር ይመስል ወተጥቤቤህነ ህክምና ለነሱ መስጠትን ይመስል ለሴቶች ማለት ነው። ወንዶችን አይደለም ህክምና የሚሰጠው። وتمريض النساء ሴቶችን ማስታመምን ይመስል ወየኩኑ ሙንዓዚላን ገለልተኛ መሆን አለበት። ይህ ቦታ ደግሞ عن الرجال ከወንዶች የራቀ መሆን አለበት። اختلاط እንዳይፈጠር ይቀራረባል። ከቢሮ አንድ ላይ ይሆናሉ። ምን አልዓጀብ ይሄ ሀዛ ሀብ ኢንጂነር ከሆነች ሂዝ አብራ ልትወጣ ትችላለች። ሚኒስትር ከሆነች አብራ ስብሰባ ኬንያ ትሄዳለች ወይ ሱዳን ትሄዳለች። እነማን ጋር ነው የምታድረው? ሆቴል ነው የምታድረው። አንተ ባልነት ተከትለላት ትችላለች። ሸይኡን መክሹሽ በጣም ብዙ የተቀላቀለ ነገር ነው የሚፈጠረው። የምናውቀው ነገር ነው፣ በጋር ነው። ቢሮም ገባች ከወንድ ጋር ናት፣ ሆስፒታልም ከወንድ ጋር ናት። ብዙ ነገር ነው የሚፈጠረው። ለብቻቸው ቢሮ ውስጥ ይገናኛል። ለብቻ ብቻቸው አንድ ሴት አንዱን ቢሮ ውስጥ ይገናኛል። ተግባባናል። ይሄ ምንም የማይቀር ጉዳይ ያለን ከመሞት እያሉ ነው። አሁን የሚገቡ ልጆች አሉ። ለምሳሌ አካውንት ጋር ባንክ ቤት እንሰዋሉ። በቃ ምንም አማራጭ የለኝም እያሉ ነው። በቃ አማራጭ የለም ነው። አሁንም ሆስፒታል ውስጥ የሚገቡ እነሱን ያጠኑ ልጆች እዛ ውስጥ ይገባሉ። ማንኛውም ሲል በማንኛውም ሲል እክትላፍ አለ አለ አንየኩን ሀደል ዓለም የስራ መሆን አለበት። የት አካባቢ? ፊ ኒሳ ሴቶች በሚበዙበት አካባቢ በሴቶች አካባቢ መሆን አለበት። ከታሊም ኒሳ ሴቶችን ማስተማር ይመስል ወፈጥ ብልህነ ለነሱ ህክምና መስጠት ይመስል ሴት ልጅ ህክምና መስጠት የምትችለው ለሴት ብቻ ነው። ወንድ ልጅ አገላለጥ አትችልም። ተምሪድ ኒሳ ወተምሪድ ኒሳ ሴቶችን ማስታመምን ይመስል ወይኩን ሙንዓዚለን ሙንዓዚል መሆን አለበት። አንሪጃል ከወንዶች የራቀ መሆን አለበት። ወረቀት ሊቀጥል አራተኛ ከዛሊከ እንደዚሁ ላማኒ ከልካይ የለም በልየጅቡ የጅቡ እንዳውም ይወጅባል አለል መርአቲ በሴት ልጅ ይወጅብባታል አንተ ተዓለመ ልትማር የግድ ነው ምንም እሙረ ዲኒሃ ስለ ዲኗ ጉዳይ መማር አለባት አንድ ሴት ከዛሊከ እንደዚሁ ላማኒዓ የሚከለክል የለም ማንም አይከለክልም ማንም አይከለክላትም መስጊድ ሂዳ ዳዕዋ መስማት ቅርአት መቅራት ማንም አይከለክልም በል የጅቡ እንደውም አለል መርአ በሴት ልጅ ላይ ዋጅብ ነው። አንተ ተዓለመ ልትማር የግድ ነው። እሙረ ዲኒሃ የሃይማኖቷን ጉዳይ ሄዳ መስጊድ ትማራለች። አይ ሴት ልጅ ቤቷ ትሆን፣ ስለዚህ መማር አልተባለ ገበያም ልትሄድ ትችላለች። ማንኛውም ቦታ ሊከድ ይችላል። ግን ሸሪዓን ተጠብቅ። ስትወጣ ኒቃቧን ለብሳ ትወጣለች። መጠንቀቅ ያለባትን ነገር ተነቀቃለች። ጥቅማሽ አትሂድ ማለትም አይደለም። አንተ ተዓለመ ኡሙረ ዲኒሃ ስለ ዲኗ ስለ ሃይማኖቷ መማር ትችላለች። እንደውም ይወጅብባታል። ወላማን አከልካይ የለም። አንተ አሊመ ልታስተምር أن تتعلم ራሷ ልትማር እየሄደች አንተ አሊመ ልታስተምር ሌሎችን ደዕዋ ልታደርግ ምን ኡሙሪ ዲንሃ ስለ ዱንያ ጉዳይ ስለ ዲን ሌሎችን ልታስተምር ما تحتاج إليه የሚያስፈልገውን ነገር ልታስተምር እንደውም ይወጅብባታል እሷ ብቻ ከሆነ ይቻላል አካባቢ ወየኩኑ ተዕሊሙ تمرت مهون ትምህርት መሆን አለበት ሲሞሐቂ النساء ውስጥ ባሉበት አካባቢ ሴቶችን ብቻ መሆን አለበት። ስታስተምር ለወንዶችም ለሴቶችም አንድ ላይ ሰብስባ ዳዕዋ የሚባል ነገር የለም። ቅራት የሚባል መሆን የለም። ሴቶችን ታስተምራለች። ወየኩኑ ተዕሊሙ አስተምህሮቷ ለነማን ነው የሚሆነው? ሲሞሐቂ ኒሳ ለሴቶች ነው የሚሆነው። ወላ በእሰ ምንም ችግር የለም። አንተ አንተ ሐዱረ ድሩስ ትምህርቶችን ልትከታተል አንተ ሐዱረ ልትሳተፍ አድሩስ ትምህርቶችን ፊልመስጂድ መስጂድ ውስጥ ትምህርቶችን ብትከታተል ችግር የለም። ወነህዊ ይህ የመሳሰለ ሁሉ ማንኛውንም ዳዕዋ ነው። ወተኩኑ ባይሆን መሆን አለባት ሙተሰድራተን ራሷን የፈጠረችና የደበቀች መሆን አለባት። ስትጓዝ በመንገድ ላይ በመንገድ ላይ ስትሄድ ራሷን ፈጥራ ረጋ ብላ ድምጿን ሳታሰማ ጩኸት ምናምን ወየኩኑ ተዕሊም አስተምሮቷ ፊ ሙሒጥ ኒሳ ሴቶችን መሆን አለበት በሴቶች ዙሪያ ወላ በእሳ ችግር የለም። አንተ ሐضورን አድሩስ ትምህርት ብትሳተፍ ይቻላል። ፊል መስጂድ መስጂድ ውስጥ የሚሰጡ ደርሶች ላይ ብትሳተፍ ይቻላል። እንደውም ማሳብ ከሆነ ይወጭ ወነህዊ ድሩሶችን የመሳሰሉ ድሩስ እንደዚህ የምንቀራው ነው። ዳዕዋ ደግሞ የድምፅ ፕሮግራም ማለት ነው። ሙሐደራ ወተኩኑ መሆን አለባት ሙተሰትረተን ራሷን ሰትራ ነው ስትንቀሳቀስ ወሙንዓዚለተን ገለልተኛ ሁና ነው ስትሄድ አን ሪጃል ከወንዶች ከወንዶች ገለልተኛው ነው። ተቀላቅላ በክትላት ወደ መስጊድ ስትሄድ ራሱ ታታር እያለ ወፈቅ መንገድ ላይ እንኳን መሄድ የለባት። እስከዚህ ድረስ ምት ዑለማዎች ይህ በቃ የመጨረሻ አክራሪ ጽንፈኝነት ነው የሚመስለው ስትናገር። ቁርአኑን እንዳለ ከተናገርከው ሐዲሱን ሶሒሁን አንጥተህ ስትናገር ጽንፈኝነት ነው የሚመስለው። በፊት እዚያ እየተወሰደ አመት ግፈኝነት ነው የሚመስለው። ወላሂ ለምን የለመድነው ሌላ ዓለም ስለሆነ እንግዳ ነን ለነገሩ ከሸሪዓው ጋር እኮ ሙስሊሞች ነን። ፋጡማ፣ ኸዲጃ፣ ሙስጠፋ፣ ጀማል ነው ያለው አረቢክ ስም ማለት ነው። ግን ከእስላሙ አንዳንድ ነገር ነው ላያችን ላይ የሚታየው። ጭራሽ የሱቀም አለ ምንም ምንም የሌለው ስም ብቻ ለይሳሲ ሙሰላ ምንም የሌለው አለ። አምስት ወቅት ሶላትን ብቻ የሚያውቃል። የተወሰነ ደግሞ ትንሽ የገባዋል። ሄዶ ጀልባብ የደረሳል አይደል? ሄዳ ደግሞ ኒቃብ የደረሰች አለች። ለዚህ ይወጣል። ሴት አለ ነው አሁን ይሄንን ደግሞ ስናመጣው በጣም ብዙ ርቀን ስለሆነ ያለነው እንግዳ ነገር ነው የሚመስለን። ሸሪዓ ነው ግን ሸሪዓ ነው። ምን አልዓጀብ ሸሪዓ ነው፣ ቁርአን ነው፣ ሐዲስ ነው። አኢማዎቻችን ናቸው ያስተላለፉት። ምንም ማድረግ አትችልም። ገባችሁ መሰለኝ ወተኩኑ ሙተሰትረተን ሙተሰትር ትሁን ወደ መስጊድ ስትሄድ እንኳን ሙተሰትር ድምጿን ደግፋ ራሷን እንደ ፊትና እንዳይፈጠር ወሙንዓፊላ ገለልተኛ ሆና ወንዶች ጋር እክትላጠፍ አን ርጃል ከወንድ ክላስ ስትገባ ረጋ ብላ እርጋታ ቀውጥ እየፈጠረች የምትሄድ ከሆነ መቀራረብ ይመጣል። ከመቀራረብ አላበውኢ ማካነት አላበውኢ በብርሃን ላይ ነው መጓዝ ያለባት ነጸብራቅ ማለት ነው። በውእ ማለት ብርሃኑን ተከትላት የነማንም ብርሃን ማካነት ኒሳኡ ሴቶች የነበሩበትን ብርሃን ትከተል። መቼ ሲተወደድ ኢስላም ድሮ ጥንት ኢስላም ሲመጣ እነ አኢሻ የነበሩበትን እነ ኡሙ ስሌም የነበሩበትን አካሄድ እነ ፋጡማ እነ ኸዲጃ እነዚህ እነዚህ ሲሄዱ የነበሩበት መብራት እስካሁን ድረስ አለ። ነጸብራቅ እኮ አለ፣ በኪታብ ላይ አለ፣ ታሪካቸው አለ። ክስተቱ የታሪክ ማህደርን መዛግብትን አንብቡ አለ። የነሱ አካሄድ እንዴት ነበር? ሴቶች ይጮሁ ነበር፣ ይንጫጩ ነበር፣ ከወንድ ጋር የነበራቸው አላቃ ምን ያክል ነበር? ሙዕተሽሞች ነበሩ? አይን አፋር ነበሩ? በቃ ሀያ ነበራቸው? አሁን ራቁቷን ነው ሀታ ተሕተ ልሂጃብ ሁና ትችዋል። ይህም አለ አለ ከሂጃብ ስር ሆኖ መጮህ ከሂጃብ ስር የሂጃቡ ሚስጥር ከገባን ግን ሴት ልጅ ሙዕተሽም ናት። አይን አፋርነት ፋራነት ማለት አይደለም፣ ክብርን መጠበቅ ማለት ነው። ይለያል። አይን አፋርነትና እንትነት ይለያያል። ሀያ እና አይን ማቀርቀር ይለያል። አንድ ሴት ልጅ አንገቷን አቀርቅራ የሚገርም ጥፋት ልትሰራ ትችላለች። አንዷ ደግሞ ለፍልፋ መጥፎ ነገር ላትሰራ ትችላለች። እንታል ሀያኡ ግን አንገት ማቀርቀር ሲደመር ከጥፋት መቆጠብ ውስጥ ለውስጥ መጥፎ ነገር አለ አላበውኢ በነጸብራቅ ብርሃንን መከተል አለባት ሴት ልጅ ማካነት ሴቶች የነበረበትን ብርሃን ሲሶደሪል እስላም ድሮ ኢስላም ሲመጣ ያዕመልነ መስራት አለባቸው በዚህ ስር በዚህ መብራት ላይ ይህንን ነጸብራቅና ይህን ብርሃን በመከተል አላዛውኢ ይህን ብርሃን በመከተል ማካነት የሚሳው ሶተሪ እስላም የነበሩ ሴቶች የነበሩበትን ብርሃን በመከተል ያዕመልነ ሴቶች መስራት አለባቸው፣ ወየተዓለምነ መማር አለባቸው፣ ወየሕضርነ ኢለል መሳጅድ መስጂድ መሳተፍ አለባቸው ሴቶች ይከብዳል እ ገብቷችኋል? የቀረ ነው አልገባችም? ስለ አህካሞች ተክተፉ የተለዩ አህካሞች ቢተዘዩን ስለመዋል አልጅስሚ አካላዊ ውበት ሊልመርአቲ ለሴት ልጅ አካላዊ መዋል በምን አይነት መልኩ ነው የሚፈቀድና የማይፈቀድ እናያለን። አብዛኛው የሴቶችን የተመለከተ ነው ኪታቡ። ያው እናንተ የምትማሩት ይጠቅማል። ፊ በያን ማብራሪያ አህካም አህካሞችን ተክተሱ የተለየ ሆኑ ቢተዘዩኒ ስለመዋብ አልጅስሚ አካላዊ መዋብ ሊልመርአቲ ለሴት ልጆች አካላዊ መዋብ ኮስሞቲክስ ይጠቀማሉ፣ ይቀነደባሉ፣ ይጠቀማሉ። በጣም ወስም አለ፣ በጣም ብዙ ነገር አለ ላይ አይደል ያንን ሁሉ የተመለከተ ነው እንትን ቤት ይገባሉ ፋውላ የሴቶች የውበት ሳሎን ማለት ነው ይገባሉ በምን አይነት መልኩ ጸጉር የሚቀጥሉ ግን የሚጠቀሙ አሉ ሳያ ሁሉ እንዴት ነው እነሱን ነው የምንመለከተው ተግባባች እሺ ለእኛም አስፈላጊ ነው ተክተስ ማለት ምንድን ነው? ተክተስ ማለት ምንድን ነው? ሲበያኒ ማብራሪያ አህካም አህካሞችን ሁክሞችን ማብራሪያ ተክተሱ የሚለይ ቢተገዩኒ በመዋብ ዙሪያ አልጅስሙ አካላዊ መዋብ ሊልመርአ ለሴት ልጅ አንደኛ ቀስል አዛፍር ጥፍርን መቁረጥ ወተዓ የለም እንዴ እንደዛ አይደለም ነው አለ ይጥለቡ ምንሃ ከሴት ልጅ ይፈለጋል። አንተ ፈአለ ልትፈጽም ምን ሒሳለ ልትጥራ ተፈጥሯዊ ስራዎችን ጥሩ የሆኑ ነገሮችን መስራት አለባት። ማያክተሱ ቢሃ በሷ የሚለይ የሆነ ወየሊቁ ቢሃ ከሷነቷ ጋር የሚሄዱ ነገሮችን መስራት አለባት። ይጥለቡ ይፈለጋል፣ ተፈላጊ ነው፣ በጣም ተፈላጊ ነው። ምንሃ ከሴት ልጅ የሚፈልግ ነገር አለ። አንተ ፈዓለ ልትሰራው ልታደርገው የሚፈልግ ነገር አለ። ምን ኺሳል አልፍጥራ ተፈጥሯዊ እስላማዊ የሆኑ ነገሮች ናቸው። አልፍጥራውን እስላም እስላማዊ ስራዎች ናቸው። ጽዳት፣ ንጽህና መጠበቅ አንተ ፈዓለ ልትሰራ ምን ኺሳል الفطره ተፈጥሯዊ የሆኑ እስላማዊ የሆኑ ተግባራት አሉ ከሷ የሚጠበቁ ማ يختص بها በሷ ብቻ የሚለዩ ድርጊቶች አሉ ማድረግ ያለባት ነገር ወይሊቁ ቢሃ ከሷ ጋር የሚሄድና የሚስማማ ነገር አለ እነዚህን ነገር መስራት ማድረግ አለባት ይጥለቡ ሚንሃ ይጥለቡ ይፈለጋል ሚንሃ ከሴት ልጅ አንተ ፈዓለ ልታደርግ ልትፈጽመው ምን ኺሳል الفطره ተፈጥሯዊ እስላማዊ የሆኑ ትእዛዛቶች አሉ ኽሷሎች አሉ ማያክተሱ ቢሃ በእሷ ብቻ የተለዩ ነገሮች አሉ እኛንም የሚያገናኘን ነገር ይኖራል ወየሊቁ ቢሃ ከእሷ ጋር የሚስማሙና ለእሷ ማንነት ጥሩ መገለጫ የሆኑ ነገሮች አሉ። እነዚህን መፈጸም ማድረግ አለባት፣ ማከናወን አለባት። ለምሳሌ ብንመለከት ቀሱል አባፊር ጥፍርን መቁረጥ እጇንም እግሯንም፣ ወተዓሁድሃ መጠንቀቅ፣ በጣም ጥንቃቄ ማድረግ ጥፍሯን መቁረጥ ይሄ ለሴት ልጅ ንጽህና ኢስላም ያስተማረን እነሱ ከማስተማራቸው በፊት እስላም አስተምረዋል። ነብዩ አለይሂ ሰላቱ ወሰላም ሐሰትን አስተምረዋል። ስለ ነባህ አስተምረዋል። ጸዳ ማለት አለባት፣ አንተም ጸዳ ማለት አለበት ማለት ነው። ተክሱል አባትር ጥፍሯን መቁረጥ ወተዓሂድሃ ጥንቃቄ ማድረግ በየጊዜው ባደገ ቁጥር መከታተል لأن تقليم الأظافر ምክንያቱም ጥፍርን መቁረጥ ሱነቱን ሱና ነው ሱና ነው بإجماع أهل العلم ሊቃውንቶች ሙሉ በሙሉ ተስማምተውበታል። ሱና ነው ሱነቱ ረሱል ዐለይሂ ሰላቱ ወሰላም سنة لرسول قدانا بإجماع بسمن من أهل العلم أهل العلم هل فتمن فوق كالسين لأنه مكنايتم تصل المفرد لأنه مكنايتم من خصال الفطرة تفترعي ترون قرن الواردة يمتعلم في الحديث بحديث كما تقلم ترون قرن عند ترزاق لأنه تصل المفرد من خصال ከመልካም ስራዎች ነው። አልፍጥራ ተፈጥሯዊና እስላማዊ ከሆኑ መልካም ነገሮች ውስጥ ይመደባል። አልዋሪደቲ የመጡ የመጡ የደረሱን መልእክቶች ሲል ሐዲስ በሐዲስ የመጡ ነው። ከነዛ ውስጥ ይመደባል። ግልጽ ነው አይደል? ይሄ ወሊማ ፊ ኢዛለቲሃ ምክንያቱም ጥፍርን በማስወገድ ምን ነዛሃ ንጽህና አለ፣ ንጽህና ይኖራል። ሌላ ምንድን ነው ወልሑስነ ውበትም ይኖራል ውበትም ይኖራል። ምዕራባውያንን መምሰል የለበትም። ምን በማድረግ እነሱ ጥፋቸውን ያሳድጋሉ። ኩፋሮች ትንሽ ጣታቸውን ይሁን ሌባ ጣታቸውን ረጅም ያደርጉታል። ታዲያ ወደ አራዊትነት መመለስ ነው ነው ወሊማ ፊ ኢዛለቲሃ ስፍርን በማስወገድ ምን ነዛፋ ጽዳት አለ ወልሑስን ውበትም አለ ወማ ፊ በቃኢሃ ስፍር በመኖሩና በመቆየቱ በመተው እንዳድግ መተው ጠዊለተን ረጅም አድርጎ ጥፍርን መተው ሚነት ተሽዊህ ራስን ማበላሸት ነው። ተሽዊህ አስቀያሚ ራስን ማበላሸት ነው። ተሽዊህ ማለት ምንድን ነው? ራስን ማበላሸት ነው። ማበላሸት ወተሸቡህ መመሳሰል ነው። ቢሲባ ከአውሬ ጋር መመሳሰል ነው። ነብር፣ አንበሳ፣ ድመት ወደዛ ነው። ዝንጀሮነት ማለት ዝንጀሮ ነው። ማለት አያውቅም ወሊማ ፊ ኢዛለቲሃ ምን ነዛፋ ወልሑስን ውበትና ጽዳት አለ። ወማ ፊ በቃኢሃ ጠዊለተን ጥፍር ረጅም ሆኖ መቆየቱ። ወማ ፊ በቃኢሃ ጥፍር መቆየቱ ከባፊሮች ጠዊለተን ረጅም አድርጎ ማቆየትና መተው ሚነ ተሽዊህ ምን ማለት ነው? ተሽዊህ ራስን ማበላሸት ነው። ወተሸቡህ ቢሲባ አራዊትን መምሰል ነው። እንዲሁም ተሸቡህ ከነማን ጋር አለ ደግሞ አልገርብያ አልሙገኒያ ከምዕራባውያን ሴቶች ጋር ከወጡ አደገኛ ከሆኑ ሴቶች ጋር መመሳሰል ነው። የኋላ ቀርነት እንጂ ተቀድም አይደለም። እድገት ምጥቀት ወይንም ግን እንትን አይደለም፣ ስልጣኔ አይደለም። ወተራኩም የቆሻሻ መከማቸትም ያመጣል። ታህታሃ ከጥፍር ስር ወመንዕ ውሱል ማኢ ውሃ መድረስን ይከለክላል። ኢላማ ታህታሃ ከስሯ ውሃ እንዳይደርስም ያደርጋል። ይህ ሁሉ ስላለበት አንድ ሴት ማጥራት ራሷን ከጥፍሯን መቁረጥ አለባት ማለት ነው። ወባዕድ ሙስሊማት ከፊል ሙስሊም ሴቶች ቀድብቱ ሊነ ተፈትነዋል ተፈትነዋል ቢተጥዊሊ በማስረዘም አልአዋፊር ጥፍሮቻቸውን በማስረዘም ተፈትነዋል። ተቅሊደን በመከተል የልካፍራት ካፊር ሴቶችን በመከተል ካፊር ሴቶችን በመከተል የሚያስረዝሙ ሙስሊም ሴቶች አሉ። አልሐምዱሊላህ እስላሙን የገባችሁና ሱና የገባችሁ አይደል? መጀመሪያ ወደ እስላም ማይቀርቡ ሴቶች ናቸው የሚያደርጉት። ወባዕድ ሙስሊማት ከፊል ሙስሊም ሴቶች ቀድ ብቱሊና ተፈትነዋል፣ ተሞክረዋል። ቢተጥዊል አልአዛሂር ጥፍርን በማስረዘም ተቅሊደን በመከተል ለካፊራት ካፊሮችን በመከተል ወጀህለን በመሳሳትና በመሳት ባለማወቅ ቢሱና ነብያዊ ሐዲስን ነብያዊ አካሄድን ባለመገንዘብና ባለማወቅ ወይሰኑ ለልመርአቲ ለሴት ልጅ ሱና ነው ይወደድላታል ምን ኢዛለቱ ማስወገድ ሻዕሩን ኢብጠይኒ የሁለት ብብቷን ጸጉርን ማስወገድ አለባት ለወንድም ነው። ጥፍርን መቁረጥ ለሴትም ብቻ አይደለም፣ ለወንድም ነው። ኪታቡ ያስተጻፈችው ተስተፍብ ልሙእሚናት ስለሆነ ብቻ ነው። እሷ ሴቶች ሴቶች እያለ ባዕበል ሙስሊማት አለ። ባዕበል ሙስሊሚንም በዙ ተፈትነዋል። እነሱም ያሳድጋሉ፣ የወንዶችም አለ። ሴቶችም ብቻ አይደለም ክልከላ። ወባዕዱል ሙስሊማት ወልሙስሊሚን አለ። ወንዶችም ሴቶችም ቀድብቱሊና ቀድብቱሉ ተፈትነዋል፣ ይፈተናል። بتطويل الأواسط قسم بمسرسل تقليدا تقليد ማለት ነው መከተል ማለት ነው እነማንም በመከተል ለካፍራት ካፍር ሴቶችን አርአያ አድርጎ በመከተል ወጀህለን ቢሱና ሐዲሱን ባለማወቅ ሐዲሱን ባለማወቅ ወይሰኑ ለልማርአ ለሴት ልጅ ሱና ነው ለወንድ ኢዛለቱ ሸዕር ልእበጠይን የሁለት ብብትን ጸጉር ማስወገድ ወልአና የአፍረተ ገላንም አፍረተ ሰውነትንም የብልትንም ጸጉር ማስወገድ አለበት እሱ عملا بالحديث الوارد በመጣው ሐዲስ ለመስራት በሐዲስ በነቢዩ عليه الصلاة والسلام ሐዲስ መጥቷል። في ذلك በዚህ ዙሪያ ሐዲስ መጥቷል። ولما فيه ውስጥም አለበት من التجمل መዋብ ንጽህናን መጠበቅ ነው ለሱም ለሷም عملا بالحديث الوارد በመጣው ሐዲስ ተግባራዊ ለማድረግ في ذلك ይህን የተመለከተ ሐዲስ መጥቷል። ولما فيه እሱን በማስወገድ ደግሞ ምን ተጀሙል ውበት አለ ሁስ ተጀሙል መዋባት ውበት አለ መቀራረብ ያመጣል። ጥሩ መዓዛ ይኖራል። ጥሩ ነገር ይኖራል። እረፍትም አለ ወልአህሰኑ በጣም ጥሩ ጸጉርን በማስወገድ ዙሪያ እሷ ምስል ኢድቆይል ማለት ምንድን ነው የብብት ጸጉር ማለት ነው በዚህ ስር የብብት ጸጉር አና ማለት ደግሞ የብልት ጸጉር ማለት ማለት ነው እነዚህን ማስወገድ የግድ ነው አመለን بالحديث الوارد في ذلك ولما فيه من التجمل አለበት والأحسن ሐዲስ መጥቷል እና አይሻ ስንት ነገር ዘግቧል አያሳፍርም እንዳትደነግጥ ያለ ነገር ነው እንዴ እውነት ስላለ ያለ ወልአሕሰኑ በጣም መልካሙና ጥሩ ጸጉርን በማስወገድ ዙሪያ አየኩን ዛሊከ ኩለ እስቡዕ ኩለ እስቡዕን በየሳምንቱ ብታስወግደው ብታስወግደው አንተ ጥሩ ነው። አውላ የትሩከ በየሳምንቱ ማድረጉ አህሰን ነው፣ በጣም ጥሩ ወልአህሰኑ ጥሩና ጥሩ አየኩነ ዛሊከ ኩሉ እስቡዕ በየሳምንቱ ቢሆን በጣም ጥሩ ነው። አህሰን ማለት እጅግ በጣም ጥሩ ሊበረታታ የሚገባው አው ላ የትሩከ ወይ አውላ ዩትረከ ወይ አለመተው አለበት። አክተረ ምን አርበዕነ የውም ከአርባ ቀን በላይ ግን መሆን የለበትም። ከአርባ ቀን በላይ መዘግየት የለበትም። ያማ ከሆነ አደጋ ማክሲመም ቢሄድ ከአርባ ቀን ሊሄድ ይችላል። እንደውም እኮ ፉቃዎች ምን ይላሉ? ከአርባ ቀን በላይ የአንድ ሰው የብልት ፀጉሩ ከረዘመ ዱዓው መቅቡል አይሆንም የሚሉም እኮ አሉ። ለምን ሱናን እንዲ ብሏልና ሱናን ጽፏልና ይላሉ። ይሄ ባይሆንም እንኳ እስከዚህ ደረጃ ባይሄድም እንኳ ከአርባ በላይ መውጣት የለበትም ብቻ እስከ ወር እስከዚህ ድረስ እንጂ ከዛ በላይ ነው ከቶማ ትቶታል ማለት ነው። ምን ዝንጀሮነት ነው። ዝንጀሮ እኮ የቻይና ምላጭ ስለበለ ደንበኛ ነው ወላ ወላ አሕሰኑ ምንድን ያለው በጣም ጥሩ كل أسبوع መሆን አለበት። كل أسبوع እንኳ ቢቀር አላ ይፍረክ አክተር ምን አርበዒነ የውመ ሁለተኛ ما يطلب منها አሁንም ከሴት ልጅ የሚፈለግ وما تمنع منه የምትከለከለው ነው። شعر رأسها ሰረሳ ስለ ራሷ ፀጉር እናያለን። ከላይ ጥፍራል ቀጠል የሰውነት ላይ ያሉ የብልት ፀጉርና የብብት ጸጉርን ተመለከትን። ወንዱንም ሴቱንም ያጠቃልላል። ማይጥለቡ ሚንሃ ከሴት ልጅ የሚፈለግ ነገር አለ ሌላ ወማ ቱምነዑ ምንሁ የምትከለከለውም ነገር አለ። ከሷ የሚፈለግም ነገር አለ። ወማ ቱጥለቡ ምን ወማ ይጥለቡ ሚንሃ ወማ ቱምነዑ ምንሁ የምትከለከለውም ነገር አለ በራሷ ጸጉር ዙሪያ በሻዕሪ ረእሲሃ ወሻዕሪ ሐጂቢሃ የቅንድቧንም ጸጉር ሻዕረል ሐጂብ የቅንድብንም ጸጉር በተመለከተ وحكم الخضاب እና ስለመቀባትም እና ወሰብግ ሸዕሪ ጸጉርንም ማቅለል ሰብግ ሸዕር ጸጉርን ማቅለል ኺባብ ማለት ደግሞ እና መቀባት ማለት ነው። ግልጽ ነው። ይህን እንመለከታለን። ማይጥለቡ ሚንሃ ከሴት ልጅ የሚፈልጋለ ወማቱ ምነዑ ምንሁ የምትከለከለው ነገር አለ። በምን በምን ዙሪያ ለምሳሌ ሻዕሪ ረእሲያ ስለ ራሷ ጉዳይ ከሷ የሚፈለግም ነገር አለ፣ የምትከለከለውም ነገር አለ። ይህንን አለ ሁለቱም ወሻዕሪ ወሻዕሪ ረእሲያ ወሻዕሪ ሐጂቢሃ ስለ ቅንድቧም እንደዚሁ እንነጋገራለን ወደፊት። ወሑክም ልኺጣብ ሒና ስለ መቀባትም እንመለከታለን። ወሰብግ ሸዕር ጸጉርንም ስለማቅለም እንመለከታለን። ይህንን ነው የምንለው። ይጥለቡ ሚነል ሙስሊማ ከአንዲት ሙስሊም ሴት ልጅ ይፈለጋል ምን ተውፊሩ ማሐፋል ሻዕሪ ረእሲያ የራሷን ጸጉር መንከባከብ ምን ማድረግ ማለት ነው? ተውፊር ማለት እንዲበዛ እንዲረዝም ማድረግ ማለት ነው። እንክብካቤ ማድረግ ተውፊር እንዲወፍር እንዲጣፋና ምን እንዲሆን እንዲረዝም ማድረግ ይሄ ይፈለጋል ከሴት ለምን ጀማሉል መርአ ሸዕሩሃ በጣም ጀማሉል መርአ ነው። የሴት ልጅ የውበት መገለጫ ነው ጸጉር ትልቅ የውበት አካል ጸጉር ከሌለ የለችም ማለት አይደለም። አለች። ግን አንድ አካል ነው። የውበት ከውበት ውስጥ ይደመራል። ውድነቷን ያጎላዋል። ይደመርላታል ማለት ነው እንጂ ዋና አይደለም። ዋና መንደርደሪያ ወይንም ዋና እንትን አይደለም። ብዙ ሰዎች አሁን ሸርጥ አድርገው መስፈርት አድርገው እኔ ካገባሁ ረጅም ጸጉር ልል ይችላል። እስከዚህ ድረስም አትል ካለ ማሻአላ እጅም ነው። ጸጉሯ ማየት ደግሞ አልታደለም፣ አልተፈቀደም። ጠይቃት ከሆነ ይጥለቡ ሚነል ሙስሊማ ሌላ ጸጉሮችን አለች Thank you. ይጥለቡ ሚነል መርአ ከሴት ልጅ ይፈለጋል ተፈላጊ ነው። ተውፊሩ ማፋፋትና እንክብካቤ ማድረግ ሻዕሪ ራእሲሃ የራሷን ፀጉር እንክብካቤ መስጠት አለባት። ወይሕሩሙ ዐለይሃ ሐራም ነው። ሐልቁ መላጨት ሁርም ነው። ሴት ልጅ መላጨት አይፈቀድላትም። በሐዘንም ይሁን በምንም አይነት መልኩ ይሁን በሽታ ሕክምና አዞላት ካልሆነ በስተቀር ዑዙር ካልሆነ በስተቀር ሴት ልጅ ፀጉሯን መላጨት ሐራም። ለምን ውበት ነው? አዳጀማ አሌሓ ሊሪጃል ወሻዕሩ ረእስ ሊልመርአ የራስ ፀጉር ለሴት ልጅ የውበት መገለጫ ነው። ለወንድ ልጅ ደግሞ ፊት ሴት ልጅ ፀጉሯን ስትላጭ እንደምትዘገንን ሁሉ ወላሂ ነው ሱብሃንአላህ። በጣም አስቀያሚ ነገር ነው። አስቀያሚ እሷም አለይሃ አንተ አንተ መውደድ አለባት ከሰሃባ صحابيات ان عائشه يود نبر الحمد لله لو كانت عائشه ما صدقت القرون هذا اللي نالته الحمد لله ان كلك نعمه ما يكفرك الحمد لله الذي سجم الرجال باللحى وندرس بسم اصواب الجيت الحمد لله انا نالته احبك النبي ترى ابا ابا بكر له لحى ترى عمر ورات نبيه نبي الله محمد عليه الصلاه والسلام فكيف لا تفرح انك تدرس النبي سنه الحمد لله انا نالته ሲያሳድጉ እንዴት ያምርባቸዋል አይደለም ያለችው። አልሐምዱሊላህ እንደ እንደ ካፍር ለካህዲያን ሴቶች ጢም የማይመሳት ከሆነ ሺህ ሸይ የረሱልን ሱና ጋር ነው እንጂ ከአንተ ጋር አይደለም የምትሳለው። ውበትን ልክ ሴት ልጅ ጸጉሯን ስትላጭ እንደምትዘገነን ሁሉ አንተም ትዘገነናለህ። ምንም ውበት የሚባል ነገር ስለማይፈቀድ እንጂ ጀልጅ ተላቃ ስትሄድ ወላሂ በጣም ነው ለዚህ ሐራም የተደረገበት እኮ ምክንያት ለዚህ ነው። የእሷ ብቻ አይደለም ሐራም ሆነ ያንተም ሐራም ወላሂ ያስጠላል። በጣም በጣም ይዘግናል። በጣም ያስጠላል። እንደ ባህል ጸጉራችን የሚላጩ ሰዎች ያሉበት አካባቢ ደርሰናል። ወላሂ አሁን ትንሽ ሴቶች ሴቶች ጸጉራቸውን ፈላጭተው እንዲሁ በራ እና ጠንቀቅ ይቅለቡ ሚነል ሙስሊማት ሴቶች ላይ ብቻ እንዳትሄዱ። እናንተም በጣም እኛም ራሱ የሚያስጠላልን ነገር እንሰራለን። ወላሂ ነስተቅላ ወላሂ ነስተቅላ ኺላፍ አለበት አትበል ሳይጻፍላ አታፈራምት። እንደዚህ አይነት ነገር ነብዩ አድርገውታል አድርገውታል። ነብዩ ጺም ነበራቸው አሳድጉትም ብለዋል። በቃ ይሄንን ነው ማየት ያለበት። ሰፊው ነገር አገር ነገር ልትፈልግ አትፈልግ። በቃ ለማምለጫ ነገር መሄድ የለብንም። አይ ዑለማ እከሌ ችግር የለም ብሏል፣ ችግር የለም። እንደዚህ አይነት አካሄድ መሄድ የለባችሁ። ተራኮቱን የሚፈልግ ገራገርን መሰገን የሚፈልግ ሰው ወላሂ ችግር አለበት። ወላሂ ኢማሙ ሐዝም ምንድን ነው ያሉት? ወላሂ መን ተተበዐ ሩኸስ ቀላል ቀላል መስመር የሚፈልግ ሰው ፈቀድ ይስተማዓት አለይህ ኒፋቅ ይሄ ኒፋቅ ተከማችቷል። ኸይረኛ አይደለም ይሄ ሰውዬ የሆነ ክላፍ አለበት። እዚህ ላይ ከላይ ያብራራሉ ከላይ ያብራራሉ። እሱ በጣም ያጠብቃቸው የሚተሰደዱ ይሄንኛው ማያጠምቁት በዛም ደር አንድ መዝሀብ አይረጋም ይሄ ሰውዬ ሻፍዕያ ላይ የሚፈቀደውን ይሰራል። የከለከሉትም አቡ ሐኒፋ ጋር የሚፈቀድ ከሆነ የአቡ ሐኒፋን ይፈልጋል። ደግሞ ማንም የሚፈቅደው ብሩ ለማንም ተፈቀደ ይሄዳል። ለሱ መዝሀብ ምድር ላይ ያለ መዝሀብ ሁሉ መዝሀቡ ነው። ሐዲስ ከከለከለ የሌላ የሰው ቀውል ነው የሚፈልገው። እንደዚህ አይነት ሯጭ ነው የሚፈልገው። ማንም ከራሱ ሀገር አላህ እንዘቅጣለን። ወላሂ የትም የትንሽ ሰዎች መስተካከል ሰዎች ያስተካክላል። እንዳለ አንተ ይሄን ሚሊየን ህዝብ ባለኢማም አድርገዋለሁ ማለት አይደለም አይደለም። ትንሽ አጠራጣዮች ይበቃል። ወላሂ ለኢስላም ትንሽ ሰሃቢዎች ናቸው ተንቀሳቅሰው የነበሩ እናንተ ከተቀየራችሁ ይበቃል። ምንም አይደለም። አንድ ሰባ ሰው አለ ማለት ሰባ መሪ አለ ማለት ነው። ተውፊሩ ሸዕሪ ረእሲሃ ሴት ልጅ ጸጉሯን ማፋፋትና እንክብካቤ ማድረግ ይወጅብባታል። ወይሕሩሙ አለይሃ ክልክል ነው ሐልቁ መላጨቱ ኢላ ምን ዘሩራ ለጉዳት እንጂ ጉዳት ከተፈጠረ ቁስለት ይመጣ የሚመስል በሽታ ከተፈጠረባት ሌላ ነገር ከመጥ ለምሳሌ እነ ካንሰርን የሚመስል የሆነ ነገር ሊያመጣ ይችላል። ጸጉርን አስወግደኛል። ምን አጀብ በጣም አስገራሚ ነገር ካነበብኩት ውስጥ ሁሰይንን ሁሰይንን ታላቁ ሸህ ሲሞቱ 37 ኪሎ ግራም ነው የሆነው ሰላሳ ሰባት ትልቁ ሸህ ማለት ነው። ወርደው ወርደው ጥልቅ ብለው በካንሰር ካንሰር ስላለበት ይሄ ጸጉሮትን ይላጩ አሏቸው። ምናቸው ይናቸው በሩራ አላቸው አይደል? ይፈቀዳል እየተባለ ላ ለሙት በዚህ በሽታ ያለ ለምን እኔ ጺምን ላጭቼ ከአላህ ጋር መገናኘት አልፈልግም። አይ ሱብሃንአላህ አነ ላ ኡሪዱ አን አልቀ አላህ ሐሊቀ ሊህ ይሄን ላጭቼ ከጌታዬ ጋር መገናኘት አልፈልግም። እንደዛ ሆኖ ነው አልቅ ሰውነታቸው አልቆበታል። አልከበና ግን ምንም ብሎ አስተነበር ተጠይቆ ነበር። ልክ እንዳለ ግን እንደዚህ አይነት ነው እንደዚህ ሲቻሉ የገባቸው ሰዎች አሉ። ሰብር ምንም እኮ አይደለም ይሄ ምን አያስቸግርም። ጥሩ ነው ወላሂ ውበት ነው። ለረሱ ተከታይ መሆን ስሜት ይሰማሃል። ራስ ትረካበታለህ። ከሌላ ነገር ትቆጠባለህ። በቃ ዘይሽ ማነው ይመስላል? ሙስሊሞችን ይመስላል ምስል በቃ ተሸቡህ ቢልሷሌሕም ነው እንጂ ተሸቡህ ቢል ኩፋር ምን ይሰራልሃል ሱሪው አስረዝሞ ምናምን አቂዳ አይደለም ምንም አይደለም የግድ አቂዳ አይደለም አንድ ሰው ሱሩን አስረዝሟል ጺሙን ላይ ይቋል ማለት ከእስላም ውጭ ነው ማለት አይደለም እዚህ ላይ ድምዳሜ የደረሰ የለም ግን አድርገው የአንተነት መገለጫ ነው በቃ ባንዲራ ነህ አንተ ይሄ የኢስላም ባንዲራ ነው قال الشيخ محمد بن ابراهيم آل الشيخ مفتي الديار السعودية አሼክ መሐመድ ብን ኢብራሂም አሉ ሼክ ምን ይላሉ? የድሮ ከነ እብኑ ባዝ በፊት የነበሩ ሼክ ናቸው። مفتي الديار السعودية የሰዑዲ ጠቅላይ ሙፍቲ ነበሩ። ከማን በፊት የነበሩ ናቸው? ከእብኑ ባዝ በፊት የነበሩ እሳቸው ሲያልፉ እብኑ ባዝ ተተኩ። ከእብኑ ባዝ በኋላ ደግሞ አሁን አብደላህ አሉ አሉ ሼክ رحمه الله አላህ ይዘንላቸውና እኒህ ሼክ መሐመድ ብን ኢብራሂም አሉ ሼክ የሚባሉት ሙፍቲ አዲያር ሰዑዲያ የሰዑድ ሀገር ጠቅላይ ሙፍቲ የነበሩት رحمه الله አላህ ይዘንላቸውና እንዲህ አሉ። وأما شعر ይቺ ማርኩ ውስጥ ያለችው የእሳቸው direct statement ናት። ወአማ ሸዕሩ ርኡት ኒሳ የሴቶች የራስ ፀጉርና አሉ ከላይ ብዙ አይበቃም حلقه መላጨቱ አይቻልም አይፈቀድም አሉ ሚሸ ረሕመቱላህ አለይህ ለምን لما رواه النسائي ነሳኢ የዘገቡት ሐዲስ አለና አሉ። ፊሱነን ሱነናቸው ውስጥ ነሳኢ የዘገቡት ሐዲስ አለ ከረሱል የተሰጠ ሐዲስ ቢሰነዲህ አን አለይን ረዲየላሁ ዐንህ ከአለይ ተይዞ በትክክለኛ ሰነድ ነሳኢ ላይ የተዘገበ ሐዲስ ስላለ ሴት ልጅ ጸጉሯን መላጨት አትችልም ብለው ፈትዋ ሰጥቷል። ሸኽዮ ፈትዋ ስላደረጉ አይደለም። ሸኽዮ ፈትዋውን የሰጡት ከማን ይዘው ነው? አን ነብዩ አለይሂ ሰላቱ ወሰለም የነብዩ ሐዲስ ነው። ለምን ምክንያታቸውን ተናግረዋል። ሊማ ሰበተ ሊማ ረዋሁ አነሳኢ ነሳኢ የዘገቡት ሐዲስ አለና ብለዋል። ከአለይ ተይዞ ረዲየላሁ ዐንሁ ወረዋሁ አልበዛር ሼኹ አልበዛርም ዘግበዋል እንደ ነሳኢ ሁሉ ቢሰነድህ በዚሁ ሰነድ ዘግበውታል። ፊ ሙስነዳቸው ላይ የበዛር ኪታብ ሙስነድ ነው የሚባለው። የእንትና ደግሞ ሱነኑ ነሳኢ በመባል ይታወቃል። የነሳይ ስነን ነሳይ ይባላል። የበዛር ደግሞ ሙስነዱል በዛር በመባል ይታወቃል። በዛር ቢሰነዲሂ ፊ ሙስነዲሂ ሙስነዳቸው ላይ ዘግበዋል። ከማን ይዘው? አን ዑስማን እብን አፋን ረዲየላሁ አንሁ ከሶስተኛው ኸሊፋ ከዑስማን የተያዘ ሐዲስ እማን ላይ አለ። ሴት ልጅ የራስ ፀጉሯን እንዳትላጭ የሚከለክል ሐዲስ ከነብዩ ይመጣል። ማን የዘገቡት? ዑስማን። ከዑስማን የተዘገበው ሐዲስ እማን ኪታብ ላይ ይገኛል ከተባለ ሲል በዛር ነው የምትለው في مسند البزار ላይ ይገኛል። ግልጽ ነው አይደል? ነሳኢም ዘግበውታል ይህን ሐዲስ ከማን ይዘው ነው የዘገቡት? ክልክልነቱን ተአሊ አኔ ነብዩ ሰለላሁ ዐለይሂ ወሰለም በቃ ይሄ دليل አለ ማለት ነው። ሐዲስ አለ ዝም ብሎ ሴል ጸጉሯ መላጨት አይበቃም አይደለም። በአየር ላይ ምስሎች የሚሰጡት አይደለም። دليل ይዘው ነው የተናገሩት። ورواه ابن جرير ሌላም ሐዲስ መጣለው ورواه ابن جرير ابن جرير الطبري ذكروه بسنده عن عكرمة رضي الله عنه كعكرمة يزو ذكروه كعكرمة كفص الصحابة من معناته كمان كمان ከአልይ ከአልይ እማን እማን كتاب ከአልይ في سنن النسائي ከዑስማን እማን ኪታብ ፊ ሙስነድል በዛት ከብኑ ጀሪር ጠበሪ ከማን ከኢክሪማ እማን كتاب ከኢክሪማ ፊ ብኒ ጀረር እብኒ ጀሪር እብን ጀሪር ዘግበውታል። የሰነዲ ኪታባቸው ውስጥ አን ኢክሪማ ከሚባለው ሰሃቢ ከሶስት ሰሃባ ቃሉ እንዲህ ብለዋል። ሶስቱም አልይም ዑስማንም ኢክሪማም ሶስቱም ሰሃቢዎች እንዳሉ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ከልክለዋል አንተሕሊቀል መርአቱ ሴት ልጅ መላጨትን ከልክለዋል ረእሰሃ የራስ ጸጉሯን መላጨትን ነብዩ ከልክለዋል አሉ በቃ هذا حرام ነሃ ነህይ ማለት የተሕሪም ነው የሚመጣው ነሃ ረሱሉላህ ከተባለ በሐራም ነው የሚተረጎመው አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም ከተባለ በዋጅብ ነው የሚተረጎመው ማለም የእቲ ሐዲሱን አው رواية أخرى تصرفه عن عن وجوبه وعن حرمته ሐራም ከመሆን የሚከለከል ሐዲስ እስከሚመጣ ድረስ ለምሳሌ ምን አለ መሰላችሁ ቆሞ መጠጣት አይቻልም አሉ ነብዩ አለይሂ ሰላቱ ወሰለም ክልክል ነው ክልክል አይደለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሽርቢ ቅያመን ቆሞ መጠጣት ነብዩ ከልክለዋል ይህ ክልከላ ሌላ ቦታ እሳቸው ራሳቸው መጡና ተሸሪባ ቃኢመን ቆመው ጠጡ ሁለቱን ድርጊት ታወዳድራለህ እዛ ከልክለዋል፣ እዚ ቆመው ጠጡ። አሃ ከዚህ ምን ወስዶ መልእክት አለን? ከልክለው ጠጥ ብሎ ኖሮ ቆመ መጠጣት ሐራም ነበር። ግን ቆሞ መጠጣት ይቅርብ። ቆመህ ብትጠጣ ግን ችግር የለም። ለምን ቆመው ጠጥተዋለን? ቆመህ ባትጠጣ የተሻለ ነው ማለት ነው። ያንኛው ክልከላ ተጓባና ነሃ ረሱሉላህ ነብዩ ከልክለዋል። አንተሕሊቀል መርአቱ ሴት ልጅ እንዳትላጭ ራእሳሃ ፀጉሯ እንዳትላጭ ከለከለዋል። ሌላ ቦታ ደግሞ አይ ችግር የለም ተላቂ ቢሉ ኖሮ አለመላቂቱ ይሻላል፣ ብትላቂም ግን ይሻላል ብለህ ታገናኝ ነበር። የለም አልመጣም። በዛው በክልከላው ላይ ነው ቀስ ብሎ ይላል። አልገባችም? ዋማ ተስተሻሪ ረእሲያ ሰዎች እንትን ነው ይበቃል። ወነህይ ነህይ ክልከላ ተያዘ ስለሆነ ኢዛ ጃአ ክልከላ ከመጣ እቀባ ከመጣ አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ከመጣ ፈኢነሁ ይህ ክልከላ የቅተብ ተሕሪመ ሐራምነትን ነው የሚጠቁመን። ማለም የሪድ እስካልመጣ እስካልደረሰን ድረስ ለሁ ለዚህ ሐዲስ ሙዓሪዱን ሌላ ተቃራኒ ሐዲስ እስካልመጣ ድረስ አይ ችግር የለም የሚል ሐዲስ እስካልመጣ ድረስ በዛው በሐራምነት ነው የሚቀጥለው ክልከላ። እደግመዋለሁ ወነህዩ ክልከላ ኢዛ ጃአ ከመጣ እቀባ ከደረሰን አኔ ነቢ ስለ ላ ስለም ከነቢዩ ከመጣ ከዚህ ድርጊት ተቆጠቡ የሚል ክልከላ ከመጣ ፈኢነሁ ይህ ክልከላቸው ነሃ የሚል ከመጣ የቅተብ ተሕሪም መስራቱ እርምነትን ያስይዛል ማለት ነው። ገብታችሁ ክልከላ ከመጣ ከነብዩ በምንድን ነው የምንተረጉመው? በሐራም ነው የሚተረጎመው። ምን እስካልመጣ ድረስ ማለሜሪ እስካልመጣ ድረስ ለሁ ለዚህ ሐዲስ አሁን ለደረሰን ከነብዩ ለደረሰን ክልከላ ሙዓሪድን የሚቃረነውና እሱን የሚቃረስ ነገር ካልመጣ ገብቷችኋል? ትእዛዝም እንደዛው ትእዛዝም እንደዛው ነብዩ አለይሂ ሰላቱ ወሰላም ይሄንኛውን ምን አድርጉት አሉ? ሻሪባችሁን አስወግዱት አሉ። ይሄንን ደግሞ ምን አድርጉት አሉ? ወፍሩ ሊሃ ወአፉ ሸዋሪ